ذلك هو ضلال البعيد فلم ترى أن الله والأرض إن يشاء يذهبكم ويأتي بخلق جديد وما ذلك على الله بعزيز وقال الذين كفروا سورة إبراهيم أسرار مستنجا عن قبل البال سوفلوت ራዲዮስ ወይ ማነው ሞባይሎችም ልትከታተሉ ካለ وقال الذين كفروا برسلهم ለመልእክተኞቻቸው ለእነሱ ታስቦ ለእነሱ ተብሎ የተላኩትን መልእክተኞቻቸውን አሏቸው ካህዲያን ለኑኽሪጀነኩም ሚን አርዲና ከምድሮቻችን ከሰፈራችን ከሀገራችን እናባረራችኋለን ይህንን እኮ ልጆች ምን ብለው ሰው ነገር መሆን አንዱ ሰው የምን አለ አንዱ ሰው የሆነ ነገር እንገራል አሜት ኪታቡ ከልክሏል አለ ሰው ግን አቶ ገሌ ሲታማ ጠይቼ ቢሆን ቀስሱኛ እንደፈለገው ይምጣ ማለት ነው እሱ ላይ እንደፈለገው ሂሳብ ይኖርበትን ለማለት አሁን ይህን እዚህ ከማን ጋር ለማያያዝ ከማን ጋር ለማጣላት እንደሆነ ገብቶኛል وقال الذين كفروا لرسلهم والله በጣም የሚገርም እኮ ነው በተለይ ሸርቦችን ልታነቧቸው እኒህ የኡማውን ችግር ከቁርአን ጋር ያዛመዱትን ሰዎች እዚህ እዚህ ላይ ምን እንዳሉ ብታዋቸው ግን ነው የምታዩ ቁርአኑ ራሱ እኮ ሌላ ምን ይሸራ ቁርአን ላይ ያስፈልግ وقال الذين كفروا كهديان አሉ ሊሩሱሊሂም ለመለክ አይ ሊሩሱሊሂም ማለት ነው ያ የነሱ መለክተኞች አሉ የማን መለክተኞች ናቸው ለምን የነሱ መለክ አለመሰለ ለምንድን ነው የተላኩት ለነሱ ታስቦ ለነሱ ጥሩ እንዲያስተምሩ ለጀነት እንዲጠሯቸው የተላኩት መለክተኞቻቸውን ሊያከብሯቸው፣ በአበባ ሊቀበሏቸው፣ በአዴባ ሊቀበሏቸው፣ በደስታ ሊያከብሯቸው ሲገባ አሏቸው። መልስ ሰጧቸው። ለኑኽሪጀነኩም ምን አርዲና ከመሬታችን ከሀገራችን እናባራቸዋለን። እዚያው እኮ የተወለዱ ናቸው እነሱ አብረዋቸው የአክስት ልጆች የአጎት ልጆች ወይላ ዓሊን አኻሁ ማለት ያለው ወንድማቸው ነው አላለም ግን ሲላክ መልእክተኛ ወደ አላህ መጥራት ሲጀምር አገር ዜግነት ይነሳዋል አገሬነት ይቀራል ሰፈረኝነት ይቀራል ዛይ ከዚህ በኋላ ከሀገራችን እናባራለን ምክንያቱም ሀገረኛ ለመሆን ረባሽ መሆን አለበት ዲኑን የሚበጠብጥ መሆን አለበት እንጂ ዲን ያለው ሰው ሀገር አይደለህም እንደማለት ነው የሚያሳየው قال الذين كفروا لرسلهم لنخرجنكم من أرضنا ከምድሮቻችን እናባራችኋለን ከሁላ የኛ መሬት ማለት ራሱ አንተ ኗሪ አይደለም አንተ አይገባም መኖር ማለት ነው አው ለተዑዱን ፊ ሚለቲና ሰላም መኖር ከፈለጋችሁ ወይም እኛ እምነት ውስጥ መልሳችሁ ትገባላችሁ ይህንን አላህ አላህ የሚለውን እስላም እስላም የሚለውን ነገር ትተውና አስረሽ ምጭ ትላላችሁ እኛ ጋር ማለታቸው ፈአውሓ ኢለይህም ረብሁም ጌታ አላህ ስብሓንሁ ወተዓላ ለእነሱና ከለነቢያት ለኑህሊከነ ዛሊሚን ግፈኞችን እናጠፋለን፣ አይዟችሁ አትፍሩ፣ እንዲህ ዘንግተው አይቀሩም፣ እንደዚህ እናንተን አስፈራርተው አሰላችተው አይቀሩም። ወለንስኪነነኩም ልአርض ሚን ባዕድህም ከእነሱ በኋላ ያን ትወጡበታላችሁ፣ ትባረራላችሁ የተባለውን ቦታ ያስቀምጣችኋል እዚያ ያኖራችኋል ذلك لمن خاف مقامي وخاف وعيدي እኔ ፊት መቆምንና የኔን ዛቻ ለፈሩ ሰዎች ሁሉ የህድላላቸው በየጊዜው ለነቢያት ብቻ አይደለም በሌላ ላይ እኮ አላህ ቃል ገብቷል ኢና ለነንሱሩ በደንብ አፍዙ ይጠቅማል ልጆች ሰው እንኳን የጉንፋን ኪኒን ስም ያሐፍዛል ይሄ ለጉንፋን ፍቱን መድኃኒት ነው ከተባለ ጣመው የሚለው ወዲያው ማስታወሻ ለምን በቤቱ ሁሉ ጉንፋን ስለማይጠፋ ጣመው ይልዱ ክሊኒክ ሊደነ ታዲያ የአላህ ቁርአን ኢና ለነንሱሩ ሩሱለና ብቻ ነው ላ ወለዚነ አመኑ አንተም አለህ እኮ ይህ እኮ የአላህ ዋስትና ነው የተሰጠው ኢና ለነንሱሩ ሩሱለና ወለዚነ አመኑ መቼ في الحياة الدنيا ويوم يقوم الأشهاد እዚህም እዚያም እረዳለሁ ግን አንተ ሸርጡን አሟላ መቼም ነብይ አትሆን ከዚያ ሌላ ምን እድል ተሰጥቷል አማኝ መሆን አማኝ መሆን ችግር ነገር አለ ትልቅ ነገር እኮ አይደለም ብረት አንሳል ተባለ ሰው ብረት አንስቶ እንኳን ገደል ዘሎ እንኳን ደሞዝ ለማግኘት ሲወጣ ሲወርድ ታየዋለህ አንተ በስ አን ቱእሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውም ልአኺር ወቢልቀደር ኸይሪሂ ወሸሪህ ይህንን ካገኘህ ይህንን ዋስትና ታገኛለህ ይህንን የይለፍ ቃል ታገኛለህ አለ ኢና ለነንሱሩ ሩሱለና ወለዚነ አመኑ እዚህም ምን አለ ذلك لمن خاف مقامي وخاف وعيدي እኔ መፍራት ካለ እኔ ጋር ሰዎች ግን መፍራት ያለበትን ይተውና የሚፈራውን ትተው የማይፈራውን ይፈራሉ መፈራት ያለበት ማለት ነው አላህ የዝም የማታመልጠው ሰው ግን የሚፈራው ምንድነው ተደባብቆ በሆነ ግድግዳ ውስጥ ተደብቆ በብርድ ተደብቆ የሚታለፈውን አካል ሰውን ይፈራሉ ወስተፍተሑ ድል ጠየቁ ትፍታሕ ማለት ድል መጠየቅ ነው ድልን استفتحوا أي طلب الرسل الفتح أي النصر ነቢያቶች እንዲህ ሲያጣብቧቸው استفتحوا وخاب كل جبار عنيد ከዚያ ከስትፍታሑ በኋላ አላህ ስብሓነሁ ወተዓላ ለነቢያት ድሉ ሲሰጥ ኻበ አፈር አለ ኩሉ ጀባሪ አምባገነን ሁሉ አኒድ ወገደኛ የሆነ አምባገነን ሁሉ አፈረ ሳይሳካለት ቀረ አጥሎ አጠፋለሁ ካገረባራለሁ ወዮላችሁ ምን አባታችሁ ምናምን ዛታልን ሳይሳካ ይቀራል እንደ ፊርአውን እኮ እንደዚህ ያደረገው የፊርአውን እኮ ትልቅ አስተውሉ ነው ፊርአውን ሙሳን ተመልክቷቸው አቅማቸው ምናለ የጉልበቱ የድርጅት የምናምኑ ኃይሉ ሙሳና ፊርአውን ምን አገናኛቸው ሙሳም ራሱ በጉልበት ይችላል ብለው አልቻሉም በዛ በኋላ አስተማሩ አምልክ ተባሉ እያመለጡ እያሉ ዞር ሲሉ ውሃ ገብቷል ሰውዬው እኮ ነው እየሰላቸው ደግሞ የሚገርማችሁ ፊት ለፊታቸው ባህር እንደው በምን ዘይ አልፋለሁ በታንኳ በምናምን አልፋለሁ የማይሉት ባህር ከኋላቸው ደግሞ ከያዘ ይምረናል ብለው የማይጠብቁት ፍርዓውን መጣ እሳቸው ግን በአላህ የነበራቸው እምነት ከዚህ ሁሉ የበረታ ነበርና ኢና ለሙድረኩን አላቸው ሙሳ ሰዎች አራት በቃህን አመታቸው ነው አስጨረስከን እንደ አባቡለታዎች በዚያው በባርነታችን ብንኖር የሚሻለንን አሉ አማኞች ናቸው ከእሳቸው ጋር አምነው አብራችሁ ነፃ ተብለው የህግ የተሰጣቸው አልቻሉትም ሙሳ ምን አሉ ከላ አሉ ዝም ምን ታውቃለህ እያንዳንድ ይሄ የአላህ ኃይል ነው አላህ ልውጣ ያለኝ ኢነ መዕየ ربي أبوي ما نال الذي أمرني أن أخرج إن معي ربي إن من هنا أبو أن الشام كبيرون يعني نحن نقول سيهديني نفسي ونسيامة الدنيا አንዳንዱ እኮ የኔ ጊዜ ምን መፍትሄ አለው ፊት ለፊት ውሃ ነው ከኋላው ጠላ ነው ምን መያዝ ነው እጅ መስጠት ነው ማለት ሙሳ ግን ፈተናውን አለው ለዚህ ነው እኔና ሙሳ እኩል ያላደለ ነው ነቢዩ አለይሂ ሰላቱ ወሰላም ዋሻ ውስጥ ናቸው በቃ በሩ አንድና አንድ ብቻ ነው ሰዎቹ መጡ ካገኟቸው እሳት ለብሰዋል እሳት ጎርሰዋል ሊመቷቸው ነው ሊገሏቸው ነው ሌላ ነገር ማድረግ ማይችሉ በሩን ዝም ብለው ቢዘጉባቸው እንኳን ይሞታሉ እኮ ነቢዩ ናወቀም عليه الصلاة والسلام يا رسول الله لو رأى أحدنا لو لو طأطأ رأسه إلى رجلي ዝም ብሎ እንደ እግሩን እንጂ ዝቅ ብሎ ማየት ቢፈልግ ያየናል እኮ ለበአ ነው። አየን ማለት ደግሞ ይኸው ሁሉ እንትን ከሰር ማለት ተሰውሮ የሁሉ ሊሳላ የሁሉ አስተምሮ እኮ ይቀር ነበር አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ህዝብ በልባት ነበር ዋስላቸለ የጌታ ጨለቁ ጊዜ ይኸው ቆመዋል አንተ ተውባ ባሉ ቢትነይን አላሁ ታሊኩሁማ እናንተ እኮ ብቻ አይደለም ሶስተኛ እኮ አለ ማን አለ አላህ ማንን ይመስላል قول موسى عليه السلام إن معي ربي سيهديني إبراهيم عليه السلام ما أقوى تشكرات ይህን ሰውዬ አቃጠል ማለት ነው ብለው ለማስፈራራት ራሱ እንጨት ሲሰበስቡ ሲሰበስቡ ሲሰበስቡ አነደሉት ኢብራሂም ዝም ብላ ያሉ ሲነዱ ና መገባ ምን ታረጉ ለወረ ለታብ ስናስገባ እሺ ያዟቸው እንዲህ መወርወር እንኳን አልቻሉ። ምክንያቱም ሲወረውሩ ሊገርፋቸው ነው። ለታች ያለ ደም እነዚህ ሲወረውሩ እንኳን ይገርፈናል ብለው መወርወሪያ ወሰጣ ሰሩ። ስለዚህ ማማላው ተወዳጅ ይወረወራቸው ሳቱ ታም ሲነድ ከላያውጡና ለዚህ እንደዚህ ማን ላይ ያሉ ጅብሪል መጣ። አጃለ አላቸው። ወደ አንተ ነው እንኳን ጅብሪል አይደለም እንደው አላህ ህፃን ልጅ ብታይ አንተ እንደውም የምትችለው ነገር አታወራም የሆነ ነገር አትፈልፍም እሺ ወደ ጌታ علمه بحال أغنام سؤال አንተ ሄደህ ስለነገረው ሆነ አላህ አያየኝም ማለት ነው ስለዚህ እኔ ለሱ ማቀባ አሁንም ጥያቄ የለኝም ያውቃል እነዚህ ናቸው እነዚህ ሰዎች ይህንን እድል ቢያገኙ አይገርምም ወለም ዘለም ያለው አርሲ ወጣና ቶማቴ ወጣ ሰራተኛ እኮ እኩል አይደለም ዘሕማው ራሱ እኮ ብዙ ይዟል ያበላሻል ነገርኩ ስለዚህ አንዳንዱ እኮ እሱም እሱም ሰላት ዘንዳል እኔም ሰላት ዘንዳል من ورائه جهنم ከዚህ በኋላ ደግሞ ከዚህ በስተጀርባ ጀሃነም አለ يسقى ويسقى من ماء صديد صديد ማለት መግል ማለት ነው ከመግል ከእጅ ውሃ እንደሚጠጡ የሆነበት ቦታ ላይ ያለው የተጀረዑሁ ይጋተዋል ወላ የካዱ ዩሲቁሁ ሊውጠው አይቀርብም ተገዶ እንጂ እንደ መድኃኒት ነው አፉ ተከፍቶ የሚጋተው ويأتيه الموت من كل مكان የሞት አድራ የሞት አይነቶች በየቦታው ይመጣሉ ማለት ሊገሉት የሚችሉ ነገሮች በቀኙም በግራው በኋላው በፊቱ ይመጣሉ ቁመሁ ቢመይት እሱ ግን አይሞትም ሰው እኮ የሞት አይነት የሞት ምክንያት የሚሆኑ ነገሮች ከመጡ ቢሞት ትንሽ ያርፋል ግን በዚህ ሊገለው የሚችል በዚህ እሳት አለ በዚህ በሳል አለ በዚህ አውሬ አለ በዚህ ምናምን አለ ግን አይሞትም እየተቀጣ ነው ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ كذب على المؤمن كثرا تنجحون كما تبع على المؤمن مدى عذاب غليظ بس أم كبار كبار لهم كبار كبار يا يسوي جوج ترى ترى ተሰባስበው ቢቀጡ የእሱን አንድ መቶኛ አንድ ሺኛ እንኳን መቅጣት የማይችሉ ቅጣት مثل الذين كفروا بربهم በጌታቸው የካዱ ሰዎች ተግባር ምሳሌያቸው አዕማሉሁም በደለው ይላል መተሉ አዕማሊህም የካፊሮች ተግባር ምሳሌው ከረማድን እንዳመድ ነው እሽተደት ብህ ሪሕ ቢየውም ዓሲድ ማዕበል ባለበት ቀን ንፋሱ የበረታበት አመድ አይነት ነው ማዕበል አለ ይህ የአውሬ ንፋስ ከእሱ ጋር ደግሞ ምን አለ በጣም ፈጣን ንፋስ አለው لا يقدرون مما كسبوا اذا እንግዲህ ያን አመድ መያዝ ይቻላል ያን አመድ ጠርጎ መያዣ እንደሚያሳጣው ሁሉ እነሱም لا يقدرون مما كسبوا على شيء በዚህ መሬት ላይ ከሰሩት ሁሉ ነገር በአንዲት ላይ እንኳን ማግኘት አይችሉም። መላይን ሊያወጡ ይችላሉ፣ ግን ምንም ፋይዳ የለውም። አምስት ሳንቲም የአንድ ሳንቲም ቁራጭ ያህል እንኳን እንደሰጡ አይቆጠርላቸው ምን ስላጡ ለማን እንደሰጡ አይታወቅም። ማን ይፈላቸው? ግማሹ ለገብርኤል የተሰጠው፣ ግማሹ ለአብርኤል የተሰጠው ግማሹ ደግሞ ለኢየሱስ ነው የተሰጠው ሌላው ለማርያም ነው የተሰጠው ማን ከዚህ ሁሉ አሁን መክፈል የሚችላለ ኢሳ መክፈል አይችሉ መሬም መክፈል አይችሉ ገብርኤል መክፈል አይችል ማን መክፈል አይችል ከፋዩ አንድ አላህ ስራ ብቻ ሄደ ስለዚህ አድራሻ ተሳስተሃል ነው አንድ ቁጥር ብትሳሳት ይደርሳል አይደል ብላ እንኳን ትንሽ ካስተላለፍክ ወጣ መሐመድ ዘንድ ልጅ ከፈለግ ዘይድ ከመሐመድ ጋር ተያይዞ ከሆነ የተጻፈው እስሜት ካረክበት አላውቀውም ይህን ሰውዬ ብቻለሁ አዎ ጥፋት ያው ገብቻለሁ ገብተሃል አውቀናል ግን ምን ጎደለ አንድ ነገር አለ ሰው እንኳን እንዲህ ሂሳብ እየተመራመረ እያለ አላህ አድራሻ ልሳሳሉ ይሳላ ይገርማል ተደብሮ ደግሞ ካስተማሩ ቁርአን አውርዱ ያው እኮ ምንም ሌላ የላከው ነገር የለም ዝም ብለህ ዝም ብለህማ እስፔስ ተሳስቶ ነው ምናምን ነው እያለን ነበር ነው ዛ ያስተማራል አላህ ስብሓነሁ ወተዓላ ግን ነቢያትን አውርዶ ይችን መንገድ ካልሆነች በስተቀር ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑ ከዛ ወላ ተተቢዑ ሱቡላ ፈተፈረቀ ቢኩም አን ሰቢሊ ይቺ መጋቢ መንገዶች እያልክ በማታውቀው እሄዳለሁ ካልክ በአቋራጭ እገባለሁ وعندك تقرأ أفسد تقرأ له خذ صراط الله المستقيم وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله لا يقدرون مما كسبوا على شيء فقدمنا إلى ما عملوا من عمل فجعلناه هباء منثورا ለምን ሰርተውን እንዲያው ሰርተዋል ለስተዋል ቁመውለዋል አልቅሰዋል ጾመዋል ሰጥተዋል ግማት የለው والذين كفروا ينفقون أموالهم ليصدوا عن سبيل الله فينفقونها ثم تكون عليهم حسرة ثم يغلبون በዓለም ላይ እኮ ገንዘብ የሚዋጣ ማን ነው እሱ ካየሱ ሻንጣ ይዞ እኮ አፋር ላይ ታየዋለህ ሚሽን ክርስቲያን በሌሉ የአፋር የአፋር ህዝብ ሙሉ ሙስሊም ነው ምን ላገኝ እንዲሁ ይችን የምሰጣትን ስንዴና እርዳታ ብሎ አንድ ሰው እንኳን ቢከፍልልኝ ይብሉ ማክፈር ፋይዳ ሆኖ እኮ ነው ከጌታው ጋር መጣላት ስራው ሆኖ ማለት ነው አየህ ስራው ሲከፋ ሰው ከፈጣሪው ጋር ማገናኘት ይሆናል እንጂ ስራው ከየት ከአውሮፓ መጥቶ ሻንታ ይዞ በራታ በራት ምን ነው የፈለገው ከፈጣሪ ጋር አጣልቶ እሱ ጀነት ይገባል መነሻ ነው ከመጀመሪያው ነው አይተበላሸም ذلك هو الضلال البعيد ገንዘቡን አውጥቶ ለፍቶ ደርቆ ወጥቶ ወርዶ ማስሎ አንድም ነገር ፋይዳ የሌለው ስራ መስራት የስሜት ስሜት የርቀት ምራት ከመንገዶች የመውጣት ትልቁ እሱ ነው አለም ተረ አላየህምን أن الله خلق السماوات والأرض بالحق ሰማያትና ምድርን በእውነት እንደፈጠረ አልተመለከትክም አላየህም እስቲ ይዋሉ ወጣ ነገር እንትን በአለም ላይ ያሉ ህዝቦች የትኛውን ኮንፈረንስ ላይ መሬትን ነኝ የፈጠርኩትና ከዚህ በኋላ ምናምን ያለ ሰው አለ የለም ሁሉም የአላህ ስብሓንሁ ወተዓላ እንደሆነ ነገር ሁሉም ያውቃል ካላወቀ እስቲ ደረሰኝ አምጣ መቼ ነው የፈጠረው ማን ይባላል ፈጣሪ መሬትን ሰማይን የፈጠራለ በዚህ ነው አላህ እኮ ያለ ምንም ሸክ هذا خلق الله ቁርአኑ ይኸው የምታዩት በሙሉ የኔ ፍጡር ነው ፋሩኒ ባዳ خلق الذين من دوني ከኔ ሌላ ያሉት አካላት የፈጠሩት እስቲ ንገሩኝ ሌላ ቦታ ላይ إن الذين تدعون من دون الله لن يخلقوا ذبابا أو ذنب تنجي هذا ولا يسلم ግን ዝንብ ይፈጠራል ግድ የለም መፍጠርማ ከባድ ነው ወይ የስሉብሁም الذباب لا يستنقذوه ዝንብ ቅባቱን እንኳን ቢወስድበት ቅባት ምናምን ትቀባባለህ ዲኮሬሽን ብለህ በነገር ካየች ዝንብ መታ አፍንጫ ላይ ምናምን ላይ ትወስዳለች ለማዳኒት የሚችል እንኳን የለም ማስቀረት እንኳን አትችሉም ضعف الطالب ይሄ ነው ፍጣሪ ጋር የሚከራከሩ ምን ሁሉ ዓለም ከሚያስተዳድረው ሀያል ጋር የሚደራደረው ይሄ ነው ወይ ስለሚገርም እኮ ሰው ሊያመልክ ይቻላል እኮ ምን ከታተን ሰው ሰው ሌላ ቢያመልኩ አይቻልም በሸክም የሚሄድ የሚታጠብ ካልታጠበ በተለይ ዳገር ይወጣማ በሁለት ቀን ሁመልና ላትሽ ምን ያህል አቧራ እንግዲህ እንዳጋጠማቸው ነው ስለዚህ አቧራ ሽንት እንሸናበት እሱ ነው የምታመልከው ألم تر أن الله خلق السماوات والأرض بالحق إن يشاء بفلق الله يذهبكم يسكداتكوال يعطفاتكوال يجرساتكوال እንዳለ ከዚያ ወያቲ ቢኸልቅን ጀዲድ ሌላ ፍጡር ማምጣት ይችላል አላህ እናንተን ማምጣት የቻለ ሌላ ተመሳሳይ መሰል አቅተዋል ሌላው ቦታ ላይ ምን የርተደ ሚንኩም አን ይላል ከእናንተ መካከል የከፈረ ሰው ፈላ የዘሩ ኢላ ነፍሰን ራሱን እንጂ ማንንም አይጎዳም ስለከፈት ዓለም በሙሉ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ አላ ቀልቢ አትቃ ረጅል ሚንኩም ከእናንተ መካከል በጠማማው ልብ ብትሆኑ በኢብሊስ ሁላችሁም ኢብሊስን ብትመስሉ ማለቀሱ ይሁን ጊዜ ስለከፈራችሁ የአላህን ስልጣን የምትቀንሱ በድምፅ ብልጫ የሚመረጥ ጌታ እንዳይመስል አላህ وما يعلم جنود ربك إلا هو فلمن ضعد جنوده إن يشاء كفلف عطف عنه المؤمنون كما الفطر انبيانه نوعه إني مغلوب فانتصر تسبق وإنسان من جيسان قال لا تذر من الأرض على الأرض إن الكافرين ديارا إنك انتظر كل جل عبادك ولا يريد الله فانيرا كفارا يا ترويه سبحان الله رب تبعا ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر خلاص نجينه يشاء يذهبكم ويأتي بخلق جديد أديس فطر من طريق الأرض من يرتد منكم عن ديني فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين إن أنت بون جل يتتملك عن إذا النجد فزي من قتلان الكراشف إن أنت نعبده ለራስ ለአላህ ብቻ ያደሩ ሰዎችን ምንም አይነት ይሉኝታ የማይይዛቸው ምን ይሉኛል ማንና እንዲህ ይለኛል ብለው ለሰው የማያድሩ ለአላህ ብቻ የሚሆኑ ፍጥሮችን መምጣት ይችላሉ ይላል እዚህም እንደዚያ ነው የሚለው ወየእቲ ቢኸልቅን ጀዲድ ወማ ዛሊከ ዐላ ላህ ቢዐዚዝ በአላህ ላይ ይሄ የሚከብድ ነገር አይንሰላም ይህን ሁሉ ህግ አጥፍቶ መመለስ وبرزوا لله جميعا لا الله سبحانه وتعالى ሁላቸው ይፋ ሆኑ فقال الضعفاء ይቃም ቀርባለ فقال الضعفاء ደካሞች አሉ አሉ አሉ للذين استكبروا እኛ ሰብተው ቆርተው ለነበሩ ላለቆቻቸው ኢና ኩና ለኩም ተባዓን መቼም ዱንያ ላይ እያለን ታውቃላችሁ እኛ የእናንተ ተከታዮች ነበርን ለእናንተ አጨብጫቢዎች ነበር فهل أنتم مغرون عنا من عذاب الله من شيء أو النبرون لطبقنا والهنا لمهنوا كينا የአላህን ጥፋት ትንሽ የምትከላከሉልን ነገር አለን? እንግዲህ ለእናንተ ቡና ስናፈላ፣ ስናደደድግ፣ ስናርድ፣ ስንጋርድ ነው የኖር ነው። እንዴት ነው ይሄ ነገር ትንሽ እንዲያው መከላከል አቁማላችሁ? አሉ ለው ሀዳን ላህ ለሀደይናኩም አላህ ቀናው መንገድ አስይዞን በነበረ እናንተንም ቀናና አስይዟችሁ ነበረ። ስለዚህ ለራሳችን የከሰርን ሰዎች ምን ዋጋ አለው? የከሰረ ነጋዴ ዋጋ ያደረገ ሰው ምን ፋይዳ አለው? አንተ ስታበድር አንድ የከሰረ ምንም ማለት ብታብድም የሌለው ባንክ ውስጥ ወላ ሰልማን የሌለው ሰውዬ ዋስ ወለድ የለው ከዚያ ያበደርከው ሰውዬ የሚከፍለው የለው ማንን ትይዛለህ? ዋሱን አይደል ዋሱን አይደል እንደውማ ክሰት ሁለቱን ለሁለቱም ተበቆች ትቀጥርና ፍርድ ቤት ትሄዳለህ ያገኙ ይፈሉ የታገኘ ባጠዱ ሸይ ላ ዩዕጢ አንተና ውሉን ያጠፋው እኮ መጀመሪያ አላወቅም ማን ያውቀዋል እነዚህም አሉ لو لو هدانا الله لهديناكم سواء علينا أجزعنا أم صبرنا ما لنا من بحث عزن تعبسنا مشيشا مملكة سلقلن من الفائدة إلهم يلالو وقال الشيطان أيه وأنه دلالة አጣጣዩ የነበረው ሰይጣን ይላል ለማ قضي الامر ጉዳዩ ሻልክ ان الله وعدكم وعد الحق الله እውነት ቀጠሮ ነበር የቀጠራችሁ ووعدتكم ووعدتكم فأخلفتكم እኔ ደግሞ ውሸት ቃል ገባሁና አፈረስኩኝ وما كان لي عليكم من سلطان እኔ ግን አስገድቻችሁ እኮ አይደለም እኔ ስልጣን አልነበረኝ አይታበል ሲክድ ኢላ እንዳውጡኩም ተጀብሩ ሰበኳችሁ እሺ ብላችሁ መጣችሁ ፈላ ተሉሙኒ እኔን እንዳታቡ ጣምቶ እንኳን ወሉሙ አንፉሰኩም ራሳችሁንም እንዲህ አታውቁም ወይ ሳታልላችሁ ሳጠፋችሁ አይገባችሁም ወይ ማ ነቢ ሙስሪክኩም እኔ ወማ አንቱም ቢሙጅሪዲ እናንተ ምንም እንደማትጠቅሙኝ እንደማትረዱኝ አውቃለሁ እኔ አልረዳችሁም እናንተም አትረዱኝ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብሉ እኔን ዱንያ ላይ ያላችሁ ታጋሩኝ ከአላህ ጋር እኩል ስልጣን ትሰጡኝ የነበራችሁ ታርዱልኝ የነበራችሁት ታረቀን እያላችሁ ትሳሉልኝ የነበረው እኔ ክጃለሁ ባላምንበት إن الظالمين لهم عذاب أليم ሰይጣንን አምላክ በማድረግ የሰይጣንን ትእዛዝ በመከተል ነፍሳቸውን የበደሉ ሁሉ የሚያም ቅጣት ነው የሚጠብቃቸው የተዘጋጀላቸው وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار እነዚያ አምነው መልካም ስራ የሚሰሩ ሰዎች ከስሩ የተለያዩ አራት ታላላቅ ወንዞች የሚፈሱበት ጀነት ውስጥ እንዲገቡ ይደረጋል ካሊዲነ ፊሃ እዚያ ጀነት ውስጥ ለዘላለም የሚኖሩ ሲሆኑ بإذن ربهم በአላህ ስብሓንሁ ወተዓላ ፍቅር ተሕየቱሁም ፊሃ ሰላም የእነሱ ሰላምታቸው እዚያ ሲገናኙ የሚባባሉት ደህና ድምፅ ጠናይስል እንዴት ዋልክ ምናምን አይደለም ኑሩት ነው ምናምን የለም ሰላም ነው ምክንያቱም ትልቁ የሚናፍቀው የሚያጓጓው ነገር እዚያ ላይ ሰላም መገኘት ነው ስለዚህ ገና ሸት ሲያገባ ሲያገኝ ሰላሙን አለይኩም ጥብቱም ተድኩሉ ነው የሚባለው ሰላም አይዟችሁ አትፍሩ የሚያስፈራ ነገር ላ ኸውፉን አለይኩም ወላ አንቱም ተሕዘኑን አላህ يجعلنا من هؤلاء سلام كمثالو في جنة الخلد كمثال الصوت الله يرزقنا ألم ترى كيف ضرب الله حتى الله እንዴት እንደመሰለ እንዳስቀመጠ ምሳሌ ከሊመትን ጠይበትን ጥሩን ቃል ጥሩን መለክ ከሸጀረትን ጠይባ እንደ ጥሩ ዛፍ አስሉሃ ሳቢት ስሯ ታችር የሰደደች አስሉሃ ሳቢት ማለት ዋናው የዛፎች ሁለት አይነት ናቸው አንዳቸው ስራቸው አግድም የሚሄድ ስለዚህ ምንም ኃይል የማይችሉ ሰው የሚወልቁ ናቸው። አንዳንዶቹ ደግሞ ባደጉ ቁጥር ስራቸው ወደ ታች የሚገባለ አስሉሃ ሳቢቱን ማለት ስሯ ወደ ታች የወረደ ወፈርዑሃ ፊሰማ አፏ ደግሞ ላይ ይወጣ ይሄ ደግሞ ዛፍ ነው ቱቲ ኩላሃ ኩለ ሒንን ብኢዝኒ ፍራፍሬዎቿን በየጊዜው በአላህ ፍቃድ የምትሰጥ የሆነች ኩል ሒን ويضرب الله الأمثال للناس لعلهم يتذكرون الله سبحانه وتعالى ምሳሌዎችን ለሰው ልጆች ያስቀምጣል ያስታውሱ ዘንድ ይላል ይህ ማለት ምን ለማለት መሰሉ ከሊመትን ጠይባ ነች ወመሰሉ ከሊመትን ከቢኢሳ የመጥፎ ቃል ደግሞ ምሳሌው كشجرة خبيثة عند يقفز أهله اجتثت من فوق الأرض كمد البلاء إلى ولا بمدر له اجتثاث مالك تلقوا يمتاز ما لها من قرار من انطنات يلله ولا تأثر يلله يثبت الله الذين آمنوا بالكون الثابت في الحياة الدنيا وفي الآخرة الله سبحانه وتعالى أما يوجد ጽናት በሚሰጥ አንደበት ያጠናቸዋል በዚህ ዓለም ላይ በዱንያ ላይ ያሉ በአኺራ ላይ ፊል ሐያት ዱንያ ማለት ቢልከውን ሳቢቲ ፊል ሐያት ዱንያ በዚህ ዓለም ላይ ሲኖሩ ተውሂዳቸውን እንዲይዙ ኢማናቸውን ጠንክረው እንዲይዙ ያደርጋቸዋል ማለት ነው ወፊል አኺራ ቀብር ላይ ማለት ነው ይሆናል أي في القبر فيجيب الملكين عما يسألانه عنه حيث يسألانه عن ربه ودينه ونبيه ቀብር ላይ ሶስት መሰረታዊ ጥያቄዎች አሉ ቀብር ሲገባ የሰው ልጅ ሶስት የማይቀር ጥያቄ ሁለት መላእክቶች መጥተው የሚጠይቋቸው ጥያቄዎች አሉ ቀላል ናቸው በዚህ በዱንያ ላይ ለብስ በደንብ ራሱን አዘጋጅቶ ለኖረ ሰው ቀላል ናቸው። ላኪን እዚሁ ሲደናገር የነበረ ሰው እዚያም እንደሚደናገር ነው የሚያሳየው። ጥያቄው ጌታ ማን ነው ነው። አንዳንዱ እኮ ጌታ ጌታው ምናቸው በትክክል ደንደርደር የሚላለ ትንሽ ወጠር ሲል ይሄ ነገር ብቻውን አልቻለውም መሰለኝና ረዳት ይፈልግለት እንዲላለን ዲያማቶቹ ተቆጥተው ይሆናል እኮ ምን በላህ ሲመጣ የሆነ ነገር ድርቅ ሲመጣ ምናምን እኳሁን ጎንደር ላይ ዝናብ ቢቀር አላህ አያስቀርባቸው እና አይፈትናቸው የጎንደር ሰዎች ግን ዝናብ ቢቀር ሻሃኒ ጎንደር ተቆጥቶ አይልን የጎንደር ሰው ይሄ ካላለ ትልቅ ነገር ቁጥር በማለት ነው። በጣም ጥሩ ተደርሷል ማለት ነው። ቃሉ ላይ የጌታ ሸክ ካልታረደላቸው አይታረቅም፣ ሰላም አይገኝም ማለት ከተቻለ ትልቅ ነገር ገና ግን አይመስለኝም። ምናልባት የተወሰኑ ሰው ባካችሁ በቃ ደረሾኮቹ ይሄንን አይሉም እባካችሁ ሊሉ ይችላሉ። ግን አንዳንዶቹ ዝም በሏቸው እነዚህ ወሃቢዮች ወልይ አይወዱ ይሉናል። ወሃቢዮች ቁርአኑ ወሃቢ ማለት ነው። አንዳንድ ጊዜ ቁርአኑ ራሱ ኃይሉን ውጤት ሲያደርግ ተርሶም ወደኛ ወደኛ የሚያስጠጋ ይህን ወይ ተሳስተን አንዳንዱ እኔ በጣም ነው መሐመድ የመጀመሪያ ኪታቡን ሳነበው እዚህ ሙሽሪኩ ዘማኔ ነው አለ የእኛ ዘመን ሙሽሪኮች ከጃሂልያ በነብዩ አለ ሰላቱ ወሰላም ጊዜ ከነበሩ ሙሽሪኮች ባስ ይላሉ አለ አበዛው የሰውዬ ሰው የተጣራ ወግ አይደለም እንዴት ይለናል ግን ያመጣው ምሳሌ በትክክል ነው እስቲ እናንተም ተጋሩ ተሳስቦ አብረን እናውግዘው ምንድን ነው ያለው እሱ እነ እና አቡለሀብ አላህን የሚተዉት ሲመቻቸው ነው ይላል ሲደላቸው በቃ ይቺ ዶሮ የሁበላ ናት ይቺ በግ የገሌ ይቺ ምናምን ያከፋፍላሉ ቸገር መስላቸው ወጥር ሲሉ ሲጨንቃቸው ግን አረባ ሲለው መለወጣው ያረብ ነው የሚሉት አለ ያሁን ያሁኖቹ ግን አለ ሲቸግራቸው ነው የምንይዛቸው አለ አይደለም እናንተ ሲያሁን ማለት ለእናንተ ልቶ በሻንቆቹ መቃብር ላይ የሚታረዱት ወይም ስለት የሚሳሉት ሰዎች ለመቃብሮች ለመሻይኮች ለጀላን እሺ መሻይክ ሲባል ከሰው ይቆጣል እሺ ለጀላን የኢትዮጵያ ስት ሲነካ ይናደዳል ሰው ነው ታም እንጂ እኛ ምን አረጉት ታዲያ ጀይላን ምን አረጉኝ ለጀላኔ ዶሮ የሚታለው ሰው ሲቸግረው ነው ሳይቸግረው ምን ስትያዝ ልጅቱ ተረጀላኔ ከረጅም እቺ ልጅ እና ደሞ ልጅቱ ድርድር አለ ኮርማ ሁን ሲቸግረው ለምንድን ነው ሰው ከአላህ ሌላ ያለ የሚጠይቀው ነው አሁን ችግረው ይህን ነው አህመድና ብርሃን የተናገረው ሰዎች መቼ ጠሉትም ወቀሱትም እሱ እንደ እውነቱን አፈልሶትን ረሕመቱላህ አለይህ ረሕመተን ዋሲያ እንገናኛለን መሐመድና ብርሃንን ያላማኮ የለም እንደው ሁለት ረካ አድርጎ የአስር ረካ አሜዝ መስሎ አንቶ ነው የሚሄደው ታድሏል ሰውየው በአንድ በኩል የሚያማው ደግሞ የሚሰግዱ ሰዎች ናቸው ትንሽ ዚክር የሚዘክሩ ቁርአን የሚቀሩ ምናምን እሱ ላይ በቃ እጃቸው አይነሳም አዎ እጅን ሁሉ ሰብስቦ ደግሞ እሱኑ እዚያውም ደግሞ ሹም አድርጎ ሊያሳየን ነዋ እዚህ በዱንያ ላይ ወደን እንጠላለን ወዳጆቹ ጠላቶቹ ሮኮ ስልሳ ያድረው የሚጠቡትን ምስኪን እጅ ያሉ ብሎ አደባሉ እኔው ምን ብሎ ነው እኛም ወዳጆቹ ያለሱ ኪታብ አይጥመንም ስንሞትም ደግሞ እሱ መሪ ሆኖ ሊመጣ ነዋ ምክንያቱም የኔንም ያንተንም ኸይር ስራ በሙሉ አጠቃሉ እያማነው አለ ጠዋት ማታ ይህንን የሽርክ ተግባር ሲያወሩት መጀመሪያ ቀን በጣም የከፋኝ አይ በጣም አበዛው አሁን እንደው ምናምን ብዬ ወደ ተግባሩ ሳይገኝ በየቀኑ የሆነ ለምሳሌ አስታውሳለሁ አዲስ አበባ ነበርኩ እና ኪታቡ ላይ ከዚያ ሻያተን በቱል መቃብር ነኛ እንዳጣራ እናጣራ ብለን ጁማ ጁማ ሻያተን በቱል ይባለዋል አሉ ከሶማሊያ ሀገር መጥተው አንድ ሸር ተባረው ከዚያ አሰቃይተዋቸው አዲስ አበባ ተደብቀው የሞቱ ሲሞቱ ግን ቀብራቸው ላይ ዶር ይሰሩና ያዳባሉ እንግዲህ በህይወታቸው ይላሉ እንዴት ዋልክ ይሆናል ሲሞቱ ቀብር ላይ ከዛ በኋላ አሁን ይጠጎፋሉ ይረዳል ዛታራት ጁማ ጁማ ሁሉ ይታዩ የነበረው ባላኛ ያደረጃ እና ያው ዘያሪ መስለናቸው ያው እና ያለኛ ይመጣሉ ልጆቹ አንዷ ሁለት ጊዜ ትዞረዋለች አንዷ ሶስት ጊዜ አንዷ ደግሞ ነዲዳ ነው ከዛ ተሎ ትሉ ትሉ ተሎ ለማድረስ ተሯሩጣ ተሳካለች እንትኑ ላይ አይገኔ ያ አላህ አንዳንዷን ጠየቅ በደንብ ነው ያጠናናቸው። ምንድን ነው ምን ችግር አለ የሚሆን እንደው አርጉ እንደው ንገሩልኝ ነው ሰዎች እንደው ንገሩልኝ ሀጃዬ ለማንም አይነገር ለሳቸው ሹክሹክ ትብዬ በሚስጥር ነግራቸዋለሁ። ድንጋው ነግራ እኮ ነው እሳቸው አሉ ገና ልጆቻቸው ላይ አማክሩ እንዲህ የሚባል አዲስ አበባ ላይ እንኳን አሁን ያው ረከሰ መሰለኝ ሰደቃ የሚበሉት እነዚህ አቋት ይገኛሉ ተብሎ እዚያ ይታረጋሉ ሰደቃቸውን መልሰው ተመለሱ በቃ ምን እንደለም እዚህ ይላሉ ሲጋውን እስከሚበሉ ድረስ እዚያ ይቆያሉ ከዚያ በኋላ ሰው ሂዱ ገባቸው አብዛኞቻቸው ስለዚህ አላህ ስብሓንሁ ወተዓላ በዚህ መሬት ላይ ስንኖር ቢያንስ ቢያንስ ተውሂዳችንን እንኳን እናጠና ይገባል ከዚያ ውጭ ያለ ወጭን ከተቻለ ጥሩ ነው ካልተቻለ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة تلقوا من ربكم كذا معنا من نبيك نبيه ما النون ولله الحمد نبيات محمد صلى الله عليه وسلم ما في شك ما دينك له ሁለተኛው ሶስተኛው እምነት ምንድን ነው እምነት የእስላም ነው ነው ያው እምነቱ ሲሉ ሰማሁ ብዬ እላለሁ ነብይ ብቻ እንዳይሆን ሰጋለሁ የእስላም ነው እምነት የሚባለው ነገር ሳናውቀው ዝም ብሎ ለዚህ ነው መሐመድ አብዱል ወሃብ ኡሱል ሰላሳ የምትባል ኪታብ አለችው። ማለት ሶስት መሰረታዊ ነገሮች ከዚህ ጋር ያያያሉ። እነዚህ እንደው ለቀብር ጥያቄ ተብሎ የተዘጋጀዋሉ ተብያለውና ርዕስ አደረጉ። ሰው ትኩረት እንዲሰጠው የኪታብ ርዕስ አደረጉ። ኡሱል ሰላሳ ላይ እኮ ስለ እነዚህ ነው ያስተማረው። ስለ ብዙ ነገሮች ያስተምረዋል። ግን መሀል ላይ ወኢዛ ቂለ ለከ መል ኡሱል ሶስቶቹ መሰረታዊ ነገሮች ምንድን ከተባል አላህን ማወቅ ነቢዩን ማወቅ እምነትን ማወቅ ነው በል ይህንን ሀፍዘን ልጆቹ ሁሉ ሴቱ ወንዱ አዋቂው ልጁ ሀብታሙ ደሃው አሊሙ ጃሂሉ ይህንን ሊያውቅ ይገባል ይህ ከሆነ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويذل الله الظالمين አመፀኞችን ምን አገባችሁ ብለው እዚህ እምቢ ያሉትን ደግሞ አላህ መንገድ ያስተታቸዋል ምንድነው እናንተ ጋር የተላከው ነብይ ምንድነው ሲባሉ እኛ ሲሉ ሰምተን ነው እንጂ ምን እንደሆነ አናውቅም አ ምንድነው የምትለው አ አ ይላል አሉ ويفعل الله ما يشاء الله يكلمه من مثاله الذي لا يسأل عما يفعل وهم يسألون ألم تر إلى الذين بدلوا نعمة الله كفرا يا الله انتجى بجهدك يكيروا አላህ ጸጋውን ይሰጣል እነሱ የታይተልልን የሚሉትን ሰዎች ታሪክ አላየም ወአሐሉ ቀውመሁም ዳውል በዋል ህዝቦቻቸውን በዚህ የተነሳ የጥፋት ሀገር ይዘዋቸው የሄዱትን ሰዎች ታሪክ አልሰማህም ጀሃነመ የጥፋቱ አገር ማለት እኮ እዚህ ደረቅ ሀገር ወሰዷቸው ማይረባ ሀብት የሌለበት ማለት እንዳይመስላችሁ ጀሃነም ይዘዋቸው የወረዱ ሰዎቻቸውን የስለውናሃ የሚገባ ሲሆነ وبئس القرار من ملشانة مرجعنة من تكفى جهنم وجعلوا لله لا الله دربوا أندادا بالان تدربوا ليضلوا عن سبيله كالله من قد سوت لما سقط أقاموا تدربوا له قل بل يا محمد تمتعوا تبكوا نوروا تدفسوا ግን ፈኢነ መሲረኩም ኢለናር መጨረሻችሁ መመለሻችሁ ወደ ጀሀነም ነው በላቸው ይላል እስቲ አምጡላሽ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 የሌለበት ወላ ኺላል ወዳጆችም የሌሉበት ቀን ይሄ ከመከሰቱ በፊት እንዲሰጡ እንዲሰግዱ ለአኺራ እንዲዘጋጁ ንገራቸው አስተምራቸው هذا يوم القيامة لا بيع فيه ولا فداء ولا مخالة تنفع ولا صداقة الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم አላህ ማለት ያ ነው ሰማያትና ምድርን የፈጠረ ወአንዘለ ሚነ ሰማይ ማአን ከሰማይ ውሃንም ያወረደና ከዚያ በዚያ ውሃ ለእናንተ ምግብ የሚሆንን ፍራፍሬ ያበቀለላችሁ ጌታ ነው አላህ ማለት ወሰኸረ ለኩም ልፉልክ መርከብ ለእናንተ የገራ ነው እንዴት እንደምትሰሩ እንዴት እንደምትነዱት ያስተማራችሁ ቢተጅሪ ሊተጅሪ ፊል ባህሪ በባህር ውስጥ እንድትሻለን ቢአምሪሂ በሱ ብቃት ወሰኸረ ለኩም ልአንሃር ጅረት ወንዞችን ውሃዎችንም የገራላችሁ እሱ ነው አላህ ወሰኸረ ለኩም ሸምሰ ወልቀመር ፀሐይና ጨረቃንም እንደፈለጋችሁ እንድትጠቀሙባቸው የገራቸው አላህ ነው ዳኢበይኒ ዘላለም ተንቀሳቃሾች የሆኑ ወሳኸረ ለኩም ለይለ ወነሃር ቀንና ሌሊትንም የገራላችሁ እሱ ነው አላህ ወአታኩም ሰጣችሁ ሚን ኩል ማ ሰአልቱሙ ከለመናችሁት ሁሉ ለእናንተ የሚሆናችሁን ኩል ማ ሰአልቱሙ አላለም የጠየቃችሁትን ሁሉ አልሰጣችሁም ከጠየቃችሁት ሁሉ ለእናንተ የሚሆናችሁን ሰጠ አንዳንድ ጊዜ እኮ የማይሆን ጠይቀን ሊሆን ይችላል አረ ጌቴ አረ ነቢይ አርገኝ ብለህ ቢሆን ታልቀን አንዳንድ ግን ደግሞ አላህ ምን አለ እንደው ሰማይ ዛሬ መሬት ይታደርጋል እኔ ያለሁበት ደግሞ ሰማይ ይታደርጋል ብለን ነው ይችላል አልሰማህም አይልህም ማይተገበት ግን ይህ ኩል ማሳልቱሙ ማለት ልሑለኩ ልጅ ብትሰጠኝ ሊሆን ይችላል ሀብት ብትሰጠኝ ጤና ብትሰጠኝ እውቀት ብትሰጠኝ ሰላም ብትሰጠኝ ተደርገዋል وآتاكم من كل ما سألتموه አሀ من كل ما سألتموه ሲባል የጠየቅነውን ሁሉ እኮ አልሰጠንም ታዲያ ሁሉም አልተሳካም ነገር ነው አሀ የተሰጣችሁት አነሰ እስቲ ቁጠሩ وإن تعدوا نعمة الله يا الله نتقاوج بتقطعوا እንኳን لا تحصوها ቆጥራችሁ አትደርሱበትም እንኳን ውለታውን ለመመለስ እኔ አሁን ለመሐመድ የዋልኩትን ውለታ ቢቆጥሩ ምን ያልጎልኛል ታዲያ አምሳ ስልሳ በቃ አለቀ በጣም ብዙ ውለታ ዋለለ የተባለ ሰው አንድ ሺህ ውለታው ወድ ሊሆን ይችላል ላኪን نعمة الله عز وجل عليك في اليوم أكثر من آلاف مرة ሂሳብ ቢጠይቅ ሂሳብ ቢጠይቅ ማወራረዱ አይደለም መክፈሉ አይደለም መቁጠሩ እንኳን አትችሉ ወኢን ተዑዱ ኒዕመተ ላህ ቁጥር እንኳን ብትጠየቁ ግን ምን ምን እንዳልኩላችሁ ብላችሁ ላትሕሱሃ ኢነ ልኢንሳን የሰው ልጅ ለዘሉም ግፈኛ ነው ከፋር ከሃዲ ነው ይህ ሁሉ የዋለለትን የሚከላከል ድካማ ያወጣ ሰው በጣም ባለውለታችሁ አይደል በተለይ ዘንድሮ ልከው ያላለ ነው በጣም ትልቁ ለባል እጅ እግር የሰጠት ምላስ አይን ምናምን የሰጠት አላህ አይደለም ባለውለት አይደለም አላህ ግን ከሁለቱ ማንን ነው ሰው የሚያከብረው በጣም አስማታ የሚጨመርለት ለማን ነው ኧረ እባክህ አሁን ሶላቱ አይደለም ምን ያሳሰበኝ ምን ያሳሰበ ጉዳይ ነው ጉዳይ ነው እናት መቼም በጣም ባለውለታ ናት እናት ሱብሃንአላህ እንደናት ማን ናት እንደናት የሚወደድ እኮ ግን እናት እናንተ የሰጠው ማን ነው? እናት እንድታዝንልህ ያደረጋት ማን ነው? የእናት ክንዶች እምብርቷ ላይ ሲቆረጥ ደግሞ ለአንተ ሪዝቅ የሚሆነው ወዲያውኑ ጽፎ ይፈነዳል። ተጠቅሳ የተበጠሰ ስልቱ እሱ ሲቋጠር እዚህ ላይ ወተት ይሆናል። እዚህ ደም ነበር፣ እዚህ ግን ወተት ነው። ምን ያ አዩሃ ልኢንሳን አላህ አንዳንድ ጊዜ ሲናገር እኮ ሚስጥራችንን ነው እንደ ወንዚ ነው ያወጣው። ያ አዩሃ ልኢንሳን ማ ገረከ ቢረቢከል ከሪም አለዚ ኸለቀከ ፈሰዋከ ፈዐደለክ ፊ አይ ሱረትን ማ ሻአ ረከበክ መልክህን እንኳን ያለው መርጭ የሰጠው ቁመትህን አይደለም ውፍረት ግን ጀሮህን የምችል በሙሉ እኮ ነው የሚለው አላህ አንተ ማንና ልትኮራ ምን የሚያስችልህ ነገር አለ? علي بن ابي طالب عند كان በጣም ጎል ተናግሮ من فخر ابن لابن ادم የአደም ልጅና ኩራት ምን አገናኛቸው የአደም ልጅ ማለት ሰው ማለት أوله نطفة مذرة آخره جيفة كبرة وبينهما يحمل العذرة የሰው ልጅ መጀመሪያው ሲታይ ትንሽ ፈሳሽ ነው በጣም የሚናቅ እዚህ ግባ የማይባል ሰው ይሆናል ንጉስ ይሆናል አምባሳደር ይሆናል ወላ ዶክተር ይሆናል ዓሊም ይሆናል ማን ጠብቆት ከዚያ መጨረሻው ደግሞ ካያችሁት አብንጫ ታስሮ የሚወሰድ የሚሸጥ ሬሳ ነው የሚሆነው። መሀል ላይ ቢሆን እኮ የቆሻሻ ከረጢት ተሸክሞ የሚሄድ ሰው ማለት ነው። ሰው ማለት ንጉሱ፣ ሸሁ ምናምኑ ምናምኑ አንድ ከረጢት አለ ሁሉም ተሸክሞት ሊሄድ የማር ከረጢት ነው እኔ ከተናገር ራሱ ያበላሻል ታዲያ አሁን ሁለት እንደው ሊፈተሽ ያ ነገር ያለበት ሰው ምን ተሸክሞ ነው ማለት ነው দেখো ভুল লোক করে নিচে নিচের ক্যামেরা দেওয়া بساوي بمنا بني تاتو علي بن ابي طالب رضي الله تعالى عنه وارضاه حكينا طبعا وحي كم من كم من كما كاتشو عن مناكشي ان عمر ان علي እና አቡበከር እና ዑስማን እኮ ነቢ አለይሂ ሰላቱ ወሰላም ከኔ በኋላ የተጓደለ ነገር ካለ ለማህበረሰቡ ማብራሪያ ስልጣን የተሰጣቸው ሰው ናቸው። እነዚህ አራት በተለይ ተራ ሰዎች እንዳይመስሏቸው አንዳንድ ከሚናገሩት ነገር ጉድ ነገር ነው። አጥም ተሰሩ ነው የሚገባው። አሊ رضي الله تعالى عنه ወአርዳ وإذ قال إبراهيم ኢብራሂም ያለበትን አስታውስ እስቲ መሐመድ ረቢ ጌታዬ ኢጅዓል ሃذا البلد ይህን ሀገር አድርግ ይህ ሀገር አሚንን ሰላም አድርግ ወጅኑብኒ እኔን አርቀኝ ወበኒየ ልጆችንም አናዕቡደ ልአስናም ጣዖትን ከመገዛት አርቀን ረቢ ጌታዬ እነሁነ ጣዖቶች አብለነ ከሲረ ምን ናስ ብዙ ሰዎችን አሳጥተዋል فمن تبعني فإنه مني إني يتكتل يني أكله ومن عصاني እንዲህ ያለኝ ደግሞ فإنك غفور رحيم አየ ኢብራሂም የተሳሳቱትንም እንቢ ያሉትንም ጌታ ያጨክልባቸው ስለማያውቁ ነው ስላልተረዱ ነው እኔ ቦን ደግሞ እንቢ ያሉትም አደራ ነው እነቃቸው በላቸው አጥፋቸው ላ አይባልም ዳይ ላቡድ አን የተሲፈ በሲፈት ረሕማ አንድ አብዛኛውን ይገባል እነሱ እየተደሙ ጌታ የብዙ ስሜት ነው እኮ የምትከለክላቸው ምንቀኛ ነው እኮ አሉ ፈረንጆቹ እኮ ስለ ኢስላም ሲጽፉ የሃይማኖት የምንቀኝነት ይታይበታል አሉ ምንድነው ሲሉ ለሰው ልጅ የሚያስደስተው ነው ብሎ የሚከለክለው ሰዎች ጠጥተው ሰክረው ምናምን መጨፈር ይፈልጋል ይላቸዋል ያለ ሰዎች አይደሰቱም ተመቅ ምቀኛ ብዙ እኮ አያቅማ ረበና ጌታችን እኒ አስከንቱ አስቀምጫለሁ ሚን ዙርየቲ ከዘሮች ሚስቴንና ልጅ ቢዋዲን በዋሻ ውስጥ አስቀምጫለሁ غير ذي زرع ምንም አይነት አዝርዕት የሚባል የሌለበት እንደ በይቲከ المحرم ተከበረው ቤትህ አጠገብ የትኛው ቤት ልጅ ሐረም ነበር ኢብራሂም ሰሩት እየተባለ ይወራል መቼ ነው የሰሩት ከዚያ በፊት ነው እ وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ها؟ خلاص كويس آية المقبل ስለዚህ ይህ ቤት ቀደም ሲል የነበረ ቤት እንደሆነ እና አወለ ቤትን ያረቷላ إن أول بيت وضع للناس ለነዚህ በከተ አደሱት ማለት ነው ኢብራሂም እንጂ እንደሚመስለኝ የሚመስለኝ ያው ኺላፍ አለ የሚመስለኝ እኔ ያሳመነኝ ይህን ቤት የሰሩት አደም ናቸው ምክንያቱም አላህ ምን አለ መሬት ላይ ሰዎች ለአላህ የተገዙበት የመጀመሪያው ቤት እዚህ በካ ውስጥ ያለው ቤት ነው መካ ነው ይላል የሰው ልጆች የመጀመሪያ ኢባዳ ያደረገው ማን ነው ታዲያ آدم عليكم فإما يأتينكم مني هدى فمن تبع هداي فلا يذل ولا يشقى ومن أعرض عن ذكري فإن له معيشة ضنكا እዚህም ስትወርድም ዒባዳ የሚባል ትእዛዝ የሚባል አለብህ ማለት ነው ያን የፈጸሙት የት ነው እና አወለ በይኑ ቢዓን ናስ ለለዚ ቢበካ ሙባረከን ጠይብ ሌላም ምልክት አለ ሰዎች መቼም አፈታሪክ ነው ብለው ብዙ ማጣራት ስላልተቻለ ነው እንጂ የእናታችንም ቀብር እኮ እዚሁ ሰፈር ነው የሚባለው አይደል ለአጋጣሚ ሆኖ የሀገር ስሙ ማን ነው የሚባለው ጅዳ ነው ጀዳ ጀ እኮ ነው ጀ ማለት ማለት ነው ጀዳ ከሆነ አያት ማለት ነው እኮ ቅድመ አያት የእውነት አያት እኮ እሷ ነች የእውነቷ ትልቁ አያታችን ሐዋ ናት ስለዚህ ሐዋ ቀብሯ እዚህ ባመቀ ይሁኑ ምናምን ይሁኑ ብቻ አለ ይባላል የሚመስለው እንደሱ ነው የሚመስለው ምክንያቱም ከጀነት እንደወጡ ተገናኙ የሚባለው ሚና አረፋ ሙዝደሊፋ ፉቃው ሐነፊያ ከዚያ ጋር የተያዘ ነው ስሙ ራሱ ሙዝደሊፋ ዝደለፈ መቅረም ከማለት ነው አረፋ ማለት አረፍቱኪ አረፍተኒ የተዋወቁበት ነው ከተለያዩ በኋላ ሙና እንደዚህ ጋር ይዳሉና እዚሁ ሰፈር እንደሆኑ ነው የሚያውቀው ግን እነ ሉሲዎቹ አፋር ነው የመጀመሪያ ሰው ይሆናል ሐዋስ አደረጃ ነው ሊሉ ከሉሲ በፊት ሌላ ሰው ተገኛ ችግሩ ሉሲ ራሱ ስንጨፍር ከዛ በኋላ ደግሞ ትንሽ ቀደም የሚል ሰው ተገኛ ሌላ ብዙ ሰው ያገኛሉ ከፈለጉ እኛ ለምን አነግራቸው መጀመሪያው ሰው አደም አደሉ ለምን ሉሲ መሆን ፈለጉ ኢትዮጵያዊ ለመሆን የመጀመሪያ ዘመኑ ያደርጋል በስልጣኔ በእውቀት መጨረሻ ሆነ በድህነት መጨረሻ ሆነ እንደውም ያሳፍራል መጨረሻ ምን ሆነ አይቻልም ለመነሳ እንኳን ወደፊት እናድጋለን እናሰጋለን ደርስ ለማለት በአጥንትና በምናምን መጀመሪያ መሆን ምን ይጠቅማል? በእውቀት በግንዛቤ በብቃት በብስለት መጀመሪያ መሆን ነው እንጂ ይጠቅማል። አጥንት እየፈለጉ መጀመሪያ ነን ከማለት ይልቁን የሞተ ከማክበር ያለ መስራት አይቻልም። ያለን እየገረፍክ ኢብራሂም የሚያስቀምጡ ምን ሁርየቲ ከዘሮች ያስቀምጣሉ አሳዘሩት አላህ ኢብራሂም ይሄንን ያለ የሆነ ስራ ሰጥቶ ነው ቢገርማችሁ ምን አድርገው ነው ኢብራሂም የልጅ ነገር ስትስ መውለድ የማያሰራ ስራ የለም ኢብራሂም ከታላቋ ሚስታቸው ጋር ሲኖሩ አልወለዱም ከዛ በኋላ ብዙ ታሪክ አልፎባቸዋል በሆነ አጋጣሚ ላይ ግን ሚስታቸውን አስገድዶ ቀምቶታቸውን ሊደብር ባለ አምባገነን ስለዚህ የግብፁ አረመኔ አስገድሞ ሚስታቸው እንደባለው ብሎ ወስዶ ሲያቀተው አላህ ተአምሩ ሲያሳይ የመጀመሪያ ልጁን ሰጣቸው ይባላል የመጀመሪያ ልጁን ለሴትዮዋ ባክሽ እንደው እንዳትረግሚ ይችን ልጅ አገልጋይ ሰጥቼሻለሁኝ እኔ የታሪክ ነው ይባል ባሪያውን ሰጣለት የደነገጠ ሰው ያለውን ነው የመህር ልጁን ሰጠ ይላል ሙባረክ ይህንን ይመጣል ሱለይማን መንሱር ቡሪ የታሪክ ጸሐፊ ሀጀር ማለት ባሪያ ሳትሆን የፊርዓውን የንጉሱ የበህር ልጅ ናት ይላል። ለማንኛውም ባሪያም ትሆን ታድላለች። ከፊርዓውን ነፃነት የእሷ ባርነት መጣች ኢብራሂም ጋር አብራ ስደት ሳራ አለመውለዳቸው እያሳዝናቸው ነበር። አንተ ሰውዬ እኔም ደርቄ አንተም ደርቀህ እንዲሁ ልትቀር ነው ወይ አሉና አንድ ቀን አንዳንድ ጊዜ ሴቶች ሰፋ አድርገው ሲያስቡ የኡማው ጉዳይ ያሳስባቸዋል። የጥናቱ ጉዳይ ሲያሳስባቸው ደግሞ እንዲያው ለምን ምድር እንዳለ ቀጥ ለምን ሰማይ መሬት አይገናኝ፣ የራሱ ጉዳይ ይወለድ አይወለድ የራሱ ጉዳይ ነው። አሚን ሳራ በዚህ ቀን ተደስተዋል። የኢስላም ነገር አሳስቧቸዋል። አንተን የሚያህል ያለ ዘር ልትቀር ነው ወይ? ስለዚህ ምን ይበጃል ታዲያ? ምን ለዚህ ታዲያ? ይውለዳ ከየት ይወልዳለሁ? አንተ ይዋልታች ይሄው እቺ ልጅ አለች፣ ሰቆች ትወልዳለች። አረ ጉድ ነው ይደው እርጥባት አስገቢ ነገር ነው ይመጣች ይህማ ታዲያ መች ከፋኝ ግን አንቺ እንዳይከፋች ጌ አለ በምስም መውለድ አለብን አገቧ ሴትዮዋ ከዛ በኋላ ትንሽ አይቆዩ ሴትዮዋ ቁም ነገረኛ ናቸው ወዲያው ወዳቸው ብቅ ሲል ከኑ ትልቋ አሁን የትናንትናዋ ሳራ አይደሉም በቃ በቅናት የተሸበቡ ሳራ ናቸው إبراهيم أو كل يوسف يا يا لكم እንደ እኮ በየቦታው መካ ጣይፍ እስላም ያለበት አይደለም አይደለም። እነሱ ብቻ ናቸው ከያ ቤተሰብ ብቻ ነው እስላም ያለው። የሉም ዘዳል አላላቁ በቃ ታጥገኝ ግን ራሳችን ተጨነቁ ሰው ታራ እንዲከፋቸው ይህች ደግሞ የሰው ሰው አይደለም። አንቺ ወደዚህ ግባ እንግዲህ ወደ አልጋ አልደረም መፍትሄ ይፈልግ አሁን እንዲህ ነው አንዳንድ ጊዜ ሱካ ብቻ አይደለም የሚቸገረው ጋሽ አንዳንዱ እኮ ሁለተኛ ሚስት ሊያገባ ይፈልግና ይህ ስራን ተወደዶ ይችላል ስንት አለ የሚቸግር ውስጥ ስትገባ እኛም ፈራግ ነው እንደው ጸጉር ነው የሚያስቀይር አረንጓዴ ጸጉር ነው የሚያስወጡ ጸጉር ኢምባዲ ምናምን መካሰስ ምናምን ብቻ እንዳይበልጥም በመሬት በምናምን ሌላም ሌላም በሽታም ሊያመጡ ይችላል ደም ብዛትን ስኳር ታጋሽ ካልሆን እንዴ ኢብራሂም ያ አላህ መፍትሄ ከአላህ ዝም አላህ ምን ብሎ መፍትሄው በጣም የሚፈትን ደግሞ ይዘክተባል ወይ ይዘክት ምራ ይዘው ይሄዳሉ። ወደ እየተመራ በመላይካ ነው የተመረጠ የተመረጠ አመጣና ሶፋና መርዋ ትላልቅ ጋራዎች ናቸው። ጫካ ነው፣ ሰው የለም። አንድ ሰው ያሁን አንድ ቀን እንኳን ባሉ ማናየው ወጣ በዚህ ሶፋውን መርዋ አንድ ቀን ባሉ ላይ ታጣላችሁ ከመጣችሁ ሀታ በቴሌቪዥን እንኳን ባዶ ላይ ያችሁ ማለት ሁሉ ጊዜ ይሄዳል ህዝብ ተብሎ ይህ ቦታ በቃ መሄድ አለበት ተብሎ ግን በዛ ቀን አንድ ሰው የለም። እዚያ ሲደርሱ እዚህ ነው እዚህ ተዋቸው ተባሉ። الشام فكم طويل من ولا يشنابه مرحبا والستيوة بداية ولموت والبالد معي لأنه በእንቅልፍ ይዟል እንግዲህ በቃ እዚሁ ነው የምንኖረው ሲሉ እሳቸውም አብረው የሚኖሩ መሰራት ተዘብየዋል ከሁለት ቀን በኋላ ከሶስት ቀን በኋላ ዘሄድ ነው ወዴት እኔማ ዳዋ ስራ ላይ ዘሄድ ነው ህዝብ አለበት እኔ እኮ አስተማሪ ነኝ እና ይህን ጊዜ ያከለስለኝ አዎ ይሁን አሳመናቸው ነብዩ ኢብራሂም ታዘዋል ህን ተብለዋል ወጣው ትንሽ ከተል ያሉና ተዚደዋል ኢብራሂም አላቸው ነዓም አላሁ አመረከ ቢሃዳ ይህንን አድርግ ብሎ አላህ አዝዞ ነው እዚህ ጥለኸኝ የምትሄደው አላህ ካዘዘ አላህ ካዘዘ ምን አያደርገንም? አላህ